السلام عليكم ورحمة الله وبركاته بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين ወንድም እህቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ሁሉ ወርቃማ ምክሮች ለውድ እህቶች በሚል ርዕስ የጀመርነውን ትምህርት ዛሬም እንቀጥላለን ኢንሻአላህ። ዛሬ የምንወያየው ከእናንተ ጋር ብዙ እህቶች፣ ብዙ እናቶች፣ አሁንም ብዙ ትውልዶች እየሰሩት ያለው ስራና እኛ ደግሞ እንደ ኢስላም ተከልክለን በቁርአን በሐዲስ ተወግዞ ያለ ተግባርን የምናይበት ጊዜ ነው። የሰው ልጅ አላህ ስብሓንሁ ወተዓላ ከጠየቀው ከፈለገበት ጉዳዮች መካከል ራሱን ለምን አያይም ነው። የሰው ልጅ ራሱን ካየ ፈጣሪውን ያውቃል። ወፊ አንፉሲኩም አፈላ ትብስሩን አላህ ስብሓንሁ ወተዓላ እያንዳንዳችን የየራሳችንን አፈጣጠር ብናይ እንዴት እንደፈጠረን የአፈጣጠራችን የአካላችን አገጣጠምና አቋቋም አኳኋንና አገልግሎቱን ስናይ የፈጣሪን መኖር በእርግጠኝነት እንደምናው ያምናል። ብዙ ሰዎች ግን የራሳቸውን አፈጣጠር አይፈልጉትም። እንዲቀየር ይፈልጋሉ። አላህ ስብሓንሁ ወተዓላ የሰጣቸውን መልክና ውበት፣ ቁመትና ውፍረት፣ ቅጥነትና እጥረት በሙሉ ፈቃደኝነት አይቀበሉትም። አጭሩ ለምን ረጅም አልሆንኩም፣ ረጅሙ ለምን አጭር አልሆንኩም ወፍራሙ ለምን አልቀጠልኩም? ቀጭኑ ለምን አልወፈርኩም? ቀዩ ለምን አልጠቆርኩም? ጥቁሩ ለምን አልቀላሁም? እያለ ራሱን በራሱ ሲያስጨንቅ ይውላል። ይሄ ሁሉ ጭንቀት የመጣው ግን በዋነኝነት ከታየ አላህን ስብሓንሁ ወተዓላ ከመርሳት የመጣ ነው። ያ አዩሃ ኢንሳኑ ይላል አላህ፣ አንተ የሰው ልጅ ማ ገረክ ማን ነው የሸነገለህ ማን ነው ያሞኘህ ቢረቢከ አለዚ ኸለቀክ በዚያ በፈጠረህ ጌታ ጉዳይ ላይ ገብተህ ያልሆነ ነገር እንድትናገር የገፋፋህ ማን ነው الذي خلقك فسواك فعدلك في أي سورة ما شاء ركبك في أي سورة بيتنياوم سئل لاي بفلقوا لاي يقت أتمه هنا في أي سورة ما شاء ركبك يعني تركيبنا مقت أتمنه يعني تدركوا እሱ ነው በፈለገው አይነት የገጣጠመህና መለዋወጫህን የሚያውቀው እሱ ነው ማለት እኮ ነው ብዙ ወንድሞች ብዙ እህቶች ያሉበትን ሁኔታ ቢቀየርላቸው ደስ ይላቸዋል አላህ ስብሓንሁ ወተዓላ አሕሰኑል ኻሊቂን ነው እንደሱ የሚፈጥር የለም እንደሱ የሚያሳምር የለም ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም የሰውን ልጅ በጥሩ ደረጃ ላይ በጥሩ ሁኔታ ላይ ነው የፈጠርነው ይላል። ثم رددناه أسفل سافلين ከዚያ በኋላ ግን የበታቾቹ በታች አድርገን እንመልሰዋለን። ጥሩ ጉልበት ነበረው፣ ጥሩ ማሰብ ይችል ነበረ፣ ጥሩ መናገር፣ ጥሩ ማስተማር ይችል ነበረ። ከዚያ በኋላ ምንም የማያውቅ የጃጀ እናደርገዋለን ማለት ሊሆን ይችላል። መልከ መልካም ነበረ፣ በጣም የፈረጠመ ነበር፣ በጣም ገና ሲያዩት የሚያስፈራ ግርማ ሞገስ የነበረው ነበረ። ከዚያ በኋላ ውድቅድቅ ብሎ ብስቁልቁል ብሎ እንመልሰዋለን ማለት ሊሆን ይችላል።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 ስለዚህ የሰው ልጅ ራሱን አላህ በሰጠው ስዕል መኖር ሳይሆን መቀየር ይፈልጋል። አላህ የሰጣቸውን እንቀይራለን ብለው የሰጣቸው ጥርሶች አላምራቸው ብለው ጥርሳቸውን ነቃቅለው artificial ጥርስ የሚተክሉ አሉ። አላህ سبحانه وتعالى የሰጣቸው ቅንድብ አለ አለ አልበቃቸው ብሎ ሌላ ቅንድብ ለመፍጠርና ሌላ ቅንድብ የአይነ ጭራ አላህ የሰጣቸው አይ አልበቃቸው ብሎ ሌላ የአውሬ ወይም የእንስሳ የአዋፍ አይን ጭራ ለማግኘት ለማድረግ የሚሞክሩ አሉ። እንግዲህ እነዚህን ነው አሁን በሰፊው ዛሬ ማየት የምፈልገው። በመሰረቱ ይህንን ማድረግ ወደ ሌላ ነገር ራስን መቀየር ወይም የነበሩበትን አያስፈልግም ብሎ መቀየር ሁሉ አካልን በተመለከተ ምንድነው ዋናው ከተባለ ፊርዓውን ወይም ኢብሊስ ወይም በየጊዜው የሚፈጠሩ የሰው ሰይጣናት ሰዎች እንዲሆኑላቸውና እንዲለቁት እንዲቀይሩ ከሚያስፈልጉት ከሚያዘዟቸው ከሚገፋፏቸው ተግባራት አንዱ ነው።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 الله رحمة يتبارر سيطانا ننجي ليلان عدلم يميتروت برو لعنه الله الله لعنة يا وردبت الله رجمانون يا وردبت وقال شيطان على لأتخذن من عبادك نصيبا مفروضا كباروتي مهكل يتوسنن درشا وسدان لهن عليه ምን ያረጋቸዋል ወለኡድለነሁም አሳስታቸዋለሁኝ ወለአሙረነሁም ወለኡመንየነሁም ያልሆነ ነገር አስመኛቸዋለሁኝ ውሸት ነገር ዝም ብሎ ሊሆን የማይችል አስመኛቸዋለሁኝ በምኘት የሚቀር ወለአሙረነሁም ትእዛዝ እሰጣቸዋለሁኝ ፈለዩበቲኩነ አዛነ ልአንዓም የእንስሳ ጀሮዎችን ይቆራርጣሉ ስለት እየተሳሉ ለጅን እየተሳሉ እንስሳዎችን ጀሯቸውን ይቆርጡና ይሄ የተቆረጠ ጀሯ የተቆረጠች የተተለተለች ወይ የተበሳች ምልክት ናት ለጋኔል ለራሔል የተሳሏት መሆኗን ያመለክታል ወለአሙረነሁም አዝዛቸዋለሁም ፈለዩገይሩነ ኸልቀ ላህ አላህ የፈጠረበትን ነገራቸውን ይቀይራሉ ቅንድባቸው አፍንጫቸው ጥርሳቸው እነዚህን ማለት ነው ወመን የተኺዝ ሸይጣነ ወልይን ሰይጣንን ወዳጅ አድርጎ የያዘ ሰው ያረገ ሰው ሰይጣንን ወዳጅ ያረገ ሰው ወመን የተኺዝ ሸይጣነ ወልይን ሚን ዱንላህ ፈቀድ ኸሲረ ኹስራነን ሙቢና ከአላህ ሌላ ያለን ከአላህ ሌላ ሰይጣንን ወልይ ያረገ ሰው ወዳጅ ያረገ ሰው ረዳት አድርጎ የያዘ ሰው ለችግር የሚደርስለት አድርጎ እሱን የያዘ ሰው ፈቀድ ኸሲረ ኹስራን ሙቢና ግልጽ ክስረት የከሰረ ማለት እሱ ነው። የዒዱሁም ቃል ይገባላቸዋል፣ አይሞላም። ወዩመኒህም ያስመኛቸዋል በጣም ብዙ ትላልቅ ነገሮችን ግን አይሳካም። ወማ የዒዱሁም ሸይጣኑ ኢላ ጉሩራ አስሉ ሰይጣን እኮ ቃል አይገባላቸውም ማሞኘትን እንጂ ይላል። እንግዲህ እንደ ቁርአን ያለ የሰይጣንን የኢብሊስን ጠላትነት የሚነግረን የትኛውን መጽሐፍ ሊኖር አይችልም። የሰው ልጆችን ሰይጣን እንዴት አድርጎ እንደሚያሳስታቸውና በምን በምን መልኩ ሊመጣባቸው እንደሚችል عند قرآن يتدتر عند قرآن بتنتن أرقو يا ورأي اللم ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم إلى ألم أعهد إليكم يا بني آدم يا آدم لجوس لن أنت على عززكم على استلال لفكم نبرنه ألا تعبدوا الشيطان الشيطان عندك تتزويه إنه لكم عدو مبين ሰይጣን ለእናንተ ግልጽ ጠላታችሁ ነው ብዬ አልነገርኩም ነበር ولقد أضل منكم جبلا كثيرا أفلم تكونوا تعقلون ከእናንተ በፊት ብዙ ኸልቆችን አሳስቷል ኢብሊስ ብዬ አልነገርኩም ሰይጣን የሰው ልጆችን በምን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 ይዘይኑ ነው። በኋላ የሆነ ችግር ሲፈጠር እኔ የለሁበትም ይላል። የሰው ልጅ ወንድሙ ጋር እንዲጣላ ከጓደኛው ጋር እንዲተማማ ከሚስቱ ጋራ ወይም ከባሏ ጋራ እንዲጠራጠሩ ያደርጋቸዋል። ከተቻለ ያፋታል፣ ካልተቻለ ትንሽ እንኳን ጠብ ፈጥሮ ራሱ ጭቅጭቅ ፈጥሮ መሄዱ ለሷ አንዱ ድሉ ነው። ከዚህ ቀጥዬ በዘመናችን ያሉ እህትና ወንድሞች የተለያዩ ቦታዎች ላይ የሚከሰቱባቸውን ነገሮች ነው የምናነሳው። ነቢዩ ሰለላሁ ዐለይሂ ወሰለም ጀነት በስሜቶች ተከባለች حفت الجنة حفت النار بالشهوات وحفت الجنة بالمكاره ጀነት ውስጥ ሰዎች እንዳይቀርቡ በትክክል እንዳይቀርቧት ዙሪያውን የሚከብዱ ነገሮች ናቸው ያሉት ጀሃነምን ደግሞ እንዳይርቋት ስሜቶች ናቸው ዙሪያውን ያሉት በቃ እነሱን ይችን አድርጌ መለሳለሁ ይችን ፈጽሜ መለሳለሁ እያልክ ሂደህ ላው ላይ እንድትወድቅ ማለት ነው حفت الجنة بالمكاره والنار بالشهوات ስለዚህ የሰው ልጆችን ሊያጠፋቸው በሚችል ነገር ኢብሊስ 24 ሰዓት ነው የሚሰራው إنما يريد الله ليذهب عنكم الرجس أهل البيت ويطهركم تطهيرا إلى يا نبينا عليه الصلاة والسلام ቤተሰቦችና ዘመዶቻቸውን እናንተ ቤተሰብ የሆናችሁ የሙሐመድ ቤተሰብ የሆናችሁ ሰዎች አላህ ለእናንተ የሚፈልገው ሊያጸዳችሁና ከምንም ቆሻሻ እንዳትቀርቡ ማድረግ ነው የሚፈልገው አላህ ይላል ሊዩጠሂረኩም ተጥሂራ ለማንኛውም በአጠቃላይ የሰው ዘር በሚል ሳይሆን በተለይ ሴቶቹን በተለያዩ አካባቢዎች ስህተት ላይ ሊወድቁ ስለሚችሉ ሴቶች ከሚወድቁባቸው እና ከሚሳሳቱባቸው ነገሮች የተወሰኑትን እናያለን። ዋናው መቼም የሰው ልጅ በዚህ ሀገር ሲኖር በዚች በዱንያ ላይ ሲኖር የሚፈለግበት ነገር ምንድን ነው? አቂዳ ነው ወማ خلقت الجن والانس الا ليعبدون ነው يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم ዒባዳ እንድናደርግ ለሱ ብቻ እንዲሆን ንጹህ የዒባዳ አይነት ለአላህ እንድናደርግ አላህ አዝዟል የትኛውም ነቢይ የመጀመሪያ ያስተማረው የትኛውም መጽሐፍ የመጀመሪያ ያተኮረበት የትኛውም ዓሊም መጀመሪያ ቅድሚያ የሚሰጠው ትምህርት ምንድን ነው?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 ናቸው ያለ ኢሳም የአላህ መልእክተኛ ናቸውና አገልጋይ ናቸው ያለ ሰው وأن ኢሳ عبد ወረሱሉሁ ወከሊመቱሁ وكلمته ألقاها إلى مريم وروح منه እሳትና ጀነትም ትክክል ነው ያለ ከስራው ጋራ ከሰራው ስራ ከየትኛውም ጥሩም ስራ ይሁን መጥፎም ስራ ይሁን እንደ ስራው ጋር አይቶ ጀነት ያስገባዋል አላህ بواندن ينت كن شهادة ما درق على بثنو من شهد أن لا إله إلا الله وأن محمدا عبده ورسوله وأن عيسى عبد الله ورسوله يا لا مالتنو والذي ينظر إلى حال كثير من الناس أهون يعلن بثن ما هبر سبق بتككل يمي عيسو أو نتككل أن يون يتوحيد كفلنا ويازو بله بالتاسم ብዙ ከተውሂድ ጋር የሚቃረን አንዳንድ ጊዜ እንደው ጭራሽ ተውሂድ የሌለው ሰው የሌላቸው የሚመስሉ ሰዎች ማአት ሰዎች እንታያለን። የተውሂድ ሰዎች ምልክት አላቸው። የተውሂድ ሰዎች በየአካባቢው አልሐምዱሊላህ ተበትነዋል። ግን ብዙዎቹ ተውሂድን አያውቁም። ተውሂድን ካለማወቃቸው የተነሳ ተውሂድ ያልሆነውን ተውሂድ ብለው ያውቁ ሊይዙ ይችላሉ። ብዙ የዘመናችንን ሰዎች የሚከታተል ሰው በመጀመሪያ ተውሂድን ጭራሽ የሚያፈርሱ ነገሮች ላይ ሊያገኝ ይችላል ማህበረሰቡ ውስጥ። እሱን ካለፈ ደግሞ ባይሆን የሚያጎድለው ነገሮችንም ሊያገኝ ይችላል። ትላልቅ ወንጀሎችን ባይሰራ እንኳን ጥቃቅን ወንጀሎችን እየሰራ ጥቃቅን የሽርክ አካላትን የኩፍር አካላትን የንፍቅና አካላትን ጥቃቅኖችን እየሰራ ሊሆን ይችላል። ዛሬ በእናንተ ጋር ማስተማር የፈለኩት በሚቀጥለው ትምህርት ማነሳው ይሆናል። በዋነኝነት በሽርክ ላይ ያለን በሽርክ ላይ የሚታየው የእህቶቻችንና የእናቶቻችን ስተት ምን እንደሚመስል ነው የምናየው። የዛሬውን ትምህርት እዚህ ላይ ላቁምና በሚቀጥለው ትምህርት ላይ በሰፊው ሙኻለፋት ኒሳኢያ ፊል ዐቂዳ ሴት ልጆች እምነታቸውን በተመለከተ የሚፈጥሯቸው ስህተቶች ምን ምን ናቸው ብለን የምናይበት ነገር ይሆናል። ጀዛኩም ላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። Only.